ይህ ክፍል ዘጠኝ የአቂዳ ትምህርት ነው። ብስሚላህ ራሕማን ራሒም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላም አላ አሽረፍ ልአንቢያኢ ወልሙርሰሊን ነቢይና ሙሐመድ ወአላ አሊሂ ወአስሓቢሂ አጅማዒን። ውድ የፕሮግራማችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። በክፍል ዘጠኝ ትምህርታችን የምናየው ተውሂድ አልአስማእ ወሲፋት ይሆናል። ከዚህ በፊት እንዳልነው ተውሂድ በሶስት ይከፈላል። ሶስተኛው ክፍል እንግዲህ ተውሂዱል አስማኢ ወሲፋት ነው። ተውሂዱል አስማ ወሲፋት ማለት ምን ማለት ነው የሚለውን ነገር እናያለን። ይህ የተውሂድ ክፍል <clears throat> ወይም በተውሂዱል አስማ ወሲፋት ማመን በአላህ መልካም ስሞችና በባህሪያቶቹ ማመን በሙስሊም ቀልብ ውስጥ ወይም ህይወት ውስጥ ከፍተኛ ተጽዕኖ ያለው ነው። ከፍተኛ ጠቀሜታም የሚያስገኝ ነው። ፈሚን አሳሪሃ በአንድ ሰው ላይ ከሚያሳድሩት ተጽዕኖ እንደ ምሳሌ በርካታ ነገሮችን ማንሳት እንችላለን። ባሪያው በዚህ ኢማኑ ወይም በአላህ ስብሓንሁ ወተዓላ ባሪያ ለመሆኑ ለሱ ባሪያ ሆኖ ዒባዳውን በሚፈጽምበት ወቅት በቀልቡ ላይ የሚያገኛቸው ነገሮች አሉ። በአላህ ስብሓንሁ ወተዓላ ላይ ያለው ኢማኑ እንዲጨምር ያግዘዋል። በአላህ ላይ እንድመካ ይረዳዋል። የተወከል አለላህ በአላህ ላይ ይመካል። والاعتماد عليه በአላህ ላይ ስብሓነ ወተዓላ ይጠጋል፣ በሱ ላይ ይደገፋል። ደካማነቱን በማወቅ የአላህን ታላቅነት በመመስከር በሱ ላይ ይጠጋል። ከሱ ድጋፍን ይፈልጋል። ራሱን ይጠብቅበታል ከወንጀል ቀልቡንም ሆነ ሆን ሰውነቱን አካሉን ይጠብቃል። አላህን ስብሓን ወተዓላ የሚያስደስተውን ነገር ብቻ በመስራት ላይ ያግዘዋል። እሱን ከሚያስከፋው ነገር በመጠንቀቅም ላይ ይረዳዋል። እነዚህ ሁሉ ጠቀሜታዎችን ያገኛል ማለት ነው። እነዚህ ደግሞ በቀልቡም ሆነ በዛህር ወይም በግልጽ በሚታየውም ባርነቱን እንዲያረጋግጥ ይረዳዋል። እያንዳንዱ ሰው በኢማኑ ልክ ለአላህ ስብሓን ወተዓላ ያለው ተቅዋ ይለያያል። በዛው ልክ በተውሂድ አስማ ወሲፋት ላይ ያላቸው እውቀትና ኢማን ጥልቀት ሰዎችን ያበላልጣል። አንዳንዶቹ ከፍተኛውን ደረጃ ሲይዙ ሌሎች ደግሞ ከነሱ በተዋረድ ይገኛሉ ማለት ነው። እነዚህ ሁሉ የአላህ ስብሓን ወተዓላ መልካም ስሞችና ሲፋዎች በሰዎች ላይ ከፍተኛ ተጽዕኖ ያሳርፋሉ፣ ያግዛሉ። አላህ ስብሓንሁ ወተዓላ ምን ያክል አዛኝ እንደሆነ ዕቃቡም ቅጣቱም ሸዲድ እንደሆነ አሳማሚ እንደሆነ ጠንካራ እንደሆነ ብርቱ እንደሆነ ሲፋዎቹን እና መልካም ስሞቹን በምናስተነትንበት ጊዜ የተለያዩ ተጽዕኖዎችን በእኛ ላይ ያሳርፋሉ። ለምሳሌ አልገፋር ከሚለው ስሙ ምንድን ነው የምናገኘው አልገፋር ገፋር ማለት ማህሪ ማለት ነው የአላህ ስም ነው አሰሩሁ አዚም ፊ መሐበትህ ወአደሙ ልየእስ ምን ረሕመትህ ይሄ በሰው ልጆች ላይ የሚያሳርፈው ተጽዕኖ ሐቂቃውን ለመናገር ከሆነ ከባድ ነው مكنياتهم الله سبحانه وتعالى اندي ودو يردو عليه اسم تسفى انداي قرط يادرقال كسو رحمتنا ازنت غفار نو الله مهري نو يسولج ነቢዩ ሰለላሁ ለ ወሰለም እንደገለጹት ኩሉ በኒ አደም ኸጣ እያንዳንዱ የአደም ልጅ ኸጣ ነው፣ ተሳሳች ነው፣ ስህተት ይፈጽማል። ብሌይሊ ወነሃር በቀንም ሆነ በምሽት ወንጀል ይሰራል። ከዚህ አይቆጥብም። ወንጀል ከመስራት ንጹሕ የሆነ ሰው የለም ማለት ነው። ኩሉና ንኽጥ ሁላችንም እንሳሳታለን ኩሉ በኒ አደም ኸጣ ሁሉም የበኒ አደም ልጆች ተሳሳቾች ናቸው ይላሉ ነቢ ስ ሰለም ወኸይሩ ልኸጣኢን ከሚሳሳቱ ሰዎች ደግሞ የተሻሉ የሚባሉ አሉ ምርጥ የሚባሉት ከዚህ ውስጥ እነማን ናቸው ከስህተታቸው ተጸጽተው የሚመለሱ ናቸው ተውበት የሚያደርጉ ያለበለዚያ ሁሉም ሰው እኩል ነው፣ ወንጀል በመፈጸም ውስጥ እኩል ነው። የሚበላለጠው ግን በመመለስና ባለመመለስ ነው። ታዲያ የሰው ልጅ ይህን ባህሪ ተላብሶ እያለ አላህ ስብሓንሁ ወተዓላ መሐሪ ባይሆን ኖሮ ምን ሊያደርግ ነው? ምን ልውጠን ነው? የት ልንሄድ ነው? ምን ልናደርግ ነው? ታዲያ በዚህን ጊዜ ይሄ አብዱል ሙዝኒብ ወንጀል የሰራው ባሪያ የአላህን ስብሓነሁ ወተዓላ መሐሪነት ሲያስታውስ በልቡ ላይ በቀልቡ ላይ የሚያሳርፈው ተጽዕኖ ቀላል ነው ብሎ መገመት አስቸጋሪ ነው። ሐቂቃ ከባድ ነው። እያንዳንዱ ሰው ቆም ብሎ ማሰብ መቻል አለበት። የሰራውን ወንጀል ያስብና ከዛ በኋላ ይሄን ይስማ። አላህ ገፋር መሆኑን መሃሪ መሆኑን የሚገልጹ ቁርአኖችን፣ ሐዲሶችን ሲሰማ ምን ያክል ደስተኛ ይሆናል? በዚህን ጊዜ እጁን እየዘረጋ ያ ገፋር ያ ረሕማን እያለ አላህን ስብሓነ ወተዓላ ይማጸነዋል። ተስፈኛ ይሆናል። ከአላህ ረህመት ተስፋ አይቆርጥም። ይምረኛል የሚል ተስፋ ይለመልማል በውስጡ ከየት መጥቶ ገፋር ከሚለው መጥቶ መሐሪ ነው አላህ ስብሓን ወተዓላና ስሙ ነው ባህሪው ነው ይሄ የአላህ ስም የእሱም ባህሪያቶች የሚያረጋግጡና የሚገልጹ ናቸው። ስሙ መሐሪ ነው። ሊአነሁ ዩግፍር ይምራል። ያግፍር ሊመየሻ ለፈለገው ሰው አላ ስብን ታላ ስለምምር ምህረት ያደርጋል። የፈለግከውን አይነት ወንጀል ብትሰራ አላህ ዘንድ ሽርክ ሰርተ እስካልተገናኘ ድረስ አላህ ይምራል። አላህ ስብሓነሁ ወተዓላ የግፊሩ ዙኑበ ጀሚዓ ማዕደ ሽርክ ያኒ ከሽርክ ውጭ ያለውን ሐታ ሽርክን እኮ ከተወበትክ አላህ ይቀበልሃል። ከሽርክ የበለጠ ወንጀል የለም። ሽርክ የመሰለ ወንጀል ሰርተ እንኳን የተውበት ጊዜ ሳያልቅ ተጸጽተ መመለስ ባለብህ ጊዜ ውስጥ ከተመለስክ እኮ ይረዳሃል። አላህ ስብሓነሁ ወተዓላ ይቀበላል። ከዛ በኋላ የተሻለ ሰው ትሆናለ ማለት ነው። ይሄ ምህረት አያስገኝም አይባልም። ከሃዲያኖች እኮ ጥሪ ይደረግላቸዋል እንዲያምኑ። ሙሽሪኮች ጥሪ ይደረግላቸዋል ከሽርካቸው ወጥተው ሙዋሒዶች እንዲሆኑ። በዚህ መልኩ ወደ አላህ ስብን ታላ እንዲመለሱ ጥሪ ይደረግላቸዋል። በዚህ መሰረት እነዚህ የአላህ ስብን ወተላ መልካም ስሞች እና ባህርያቶች በሙእሚን ላይ ከፍተኛ ተጽዕኖ ያሳድራሉ። ያ ገፋር ብሎ ስሙን ሲያነሳ ሙእሚን ከፍተኛ የሆነ ደስታ ይሰማዋል። ምህረት ያደርግልኛል ብሎ ተስፋውን ያለምልምበታል። ይሠራ የነበረው ወንጀል በማስታወስ ለጥፋት ራሱን የዳረገውን ወይም ጉድጓድ ላይ ጫፍ ቀርቦ የነበረውን በአላህ ምህረትና በአላህ አዛኝነትና መግፍራ ከዚህ አሰቃቂ ሁኔታ ሊወጣበት ይችላል። ይህንንም ያውቃል። ታዲያ ይሄ ስሙና ባህሪው በዚህ መልኩ በዚህ ሙእምን ላይ ወይም ባሪያ ላይ ተጽዕኖ አሳርፏል ወይስ አላሳረፈም? በእርግጠኝነት አሳርፏል። ከፍተኛ የሆነ ሁሉም የአላህ ስብሓንሁ ወተዓላ ስሞችና ባህሪያቶች በዚህ መልኩ ተግባራዊ ይሆናሉ ማለት ነው። ሸዲዱል ዕቃብ የሚለውን የአላህን ስብሓንሁ ወተዓላ ሲፋሲያስ ሲሰማ አንድ ባሪያ ምን ይሰማዋል? የዚህ አፈሩ በጣም ትልቅ ነው። ተጽዕኖ የሚያሳርፍበት ለውጥ በጣም ከፍተኛ ቦታ ይሰጠዋል። በምን ዙሪያ ፊ ኸሽየትህ ወአደምል ጁርአቲ አላ መሐሪምህ አላህን እንዲፈራ ተጽዕኖ ያሳርፍበታል። አላህን እንዲፈራ ያደርገዋል ለምን አላህ ስብሓንሁ ወተዓላ ምንድን ነውና ሸዲዱ ልዕቃብ ሸዲዱ ልዕቃብ አላህ ገፉሩ ረሂም ብቻ አይደለም ማሪና አዛኝ ብቻ አይደለም ምንም ነው ሸዲዱ ልዕቃብ ነው ቅጣቱም ብርቱ ነው ብርቱ የሆነ ቅጣት አለው ልክ አላህ ገፉር መሆኑን ስትሰማ ረሒም መሆኑን ስትሰማ ተስፈኛ እንደሆንክ ሁሉ ሸዲዱ ልዕቃብ የሚለውን ስትሰማ ደግሞ ትንቀጠቀጣለህ። ፍርሃትን ውስጥህ እንዲጫር ያደርጋል። አላህን እንድትፈራ ያግዝሃል። ቀልቢ ላይ ፍርሃትን ያሰፍርብሃል። ይቀጣኛል ወይ ሊቀጣኝ ይችላል የሚል ፍርሃቻ እንዲኖር ያደርጋል። መኖርም አለበትና ይሄ ደግሞ ምን ያደርግሃል? በቀጥታ ወደ ወንጀል እንዳትገባ አላህ ስብሓንሁ ወተዓላ እርም ያደረገውን የከለከለውን ነገሮች ክልከላቶችን እንዳትጥስ ያግዝሃል ማለት ነው። ድንበር እንዳታልፍ በአላህ ላይ ድንበር ከማለፍ እንድትቆጠብ ያደርግሃል። ምክንያቱም ሸዲዱ ልዕቃብ ነውና ኢነ አዛቢ ለሸዲድ የእኔ ቅጣት በጣም ብርቱ ናት ይላል አላህ ስብሓነሁ ወተዓላ። አሳማሚ የሆነ ቅጣት አለው። የአላህ አያያዝ ብርቱ ነው። ማንም ሊያመልጥ አይችልም። ልትድን አትችልም በሱ ምህረትና እዝነት ካልሆነ በስተቀር። ስለዚህ ይሄን ስትሰማ በተቃራኒው ደግሞ ፍርሃትን በውስጥህ እንዲጫር በማድረግ አላህ ስብሓን ወተዓላ ክልክል ወዳደረጋቸው ነገሮች ዘው ብለ እንዳትገባ የሚያግድህ ይሆናል። በዚህ መልኩ ይሄ ተጽዕኖ ያሳረፍብሃል ማለት ነው። በዚህ መልኩ መሄድ ትችላለህ። እያንዳንዱን የአላህ ስብሓን ወተዓላ ስምና ባህሪ በማንሳት ሙዕሚን ምን አይነት ተጽዕኖ በራሱ ላይ እንደሚያሳርፍ ማየት ይችላል ማለት ነው። የአላህ ስሞችና ባህርያቶች በዚህ መልኩ ለሙዕሚን ከፍተኛ የሆነ ጠቀሜታን ይሰጣሉ። ቀጥ እንድል በአላህ ስብሓን ወተዓላ ህግጋቶችና ድንጋጌዎች ላይ ጽናት እንዲኖረው የአላህን ውዴታ በቀልቡ ውስጥ እንዲያኖረው ያግዘዋል። የአላህ መሐባ ያለው ሰው ሁሉን ነገር አግኝቷል። አላህን የምትወድ ከሆነ በዱንያም ሆነ በአኼራ ወደር የሌለውን ሰዓዳ ደስታ ታገኛለህ። የአላህ መሐባ ሚፍታሁ ኩሉ ኸይር ነው። የሁሉም መልካም ነገሮች ኸይር ነገሮች መፍቻ ቁልፍ ነው። ለባሪያው ትልቅ እርዳታ የሚያገኝበት መንገድ ነው። ከፍተኛውን እርዳታ ያገኛል ከአላህ ስብሓን ወተዓላ አላ ኢባደትህ አላህን በማምለክ ላይ ጌታውን በማምለክ ላይ አውን ይሆነዋል፣ እርዳታ ይሆነዋል። አላህ በሚፈልገው መልኩ አላህን እንዲያመልክ ያግዘዋል። የቀልብም ሆነ በዛሂር የሚሰሩ ስራዎች ላይ ጠንካራ እንዲሆን ያደርገዋል። ይሄ ሁሉ የሚሆነው ደግሞ ለአላህ ስብሓነሁ ወተዓላ ባለው መሐባ ልክ ነው። በከፍተኛ ደረጃ አላህን የሚወድ ባሪያና የአላህ መሐባ ውስጡ የሌለው ሰው እኩል አይደለም። የአላህ መሀባ በውስጡ በከፍተኛ ደረጃ ያለ ሰው የአላህን ስሞች በተደጋጋሚ ያነሳቸዋል። ሁሌም የእሱን ስም ማንሳት ይወዳል። ምክንያቱም አንድ ሰው አንድን ነገር ሲወድ ያኒ የዛን ነገር ማውሳትን ያበዛል። ያኒ የሚወደውን ሰው የሚያደንቀውን ሰው እሱ ዘንድ ትልቅ ከበሬታና ቦታ ያለውን ሰው በተደጋጋሚ ስሙን እያነሳ ብውል አይሰለቸውም። መገለጫውም ነው ይሄ። እንደሚወደው የሚገልጽበት መንገድ ነው። በዚህ መሰረት የአላህ መሐባ ውስጡ ያለ ሰው በመጀመሪያ ደረጃ እንደ ማንኛውም ሰው የምትወደውን ሰው ማስከፋት እንደማትፈልግ ሁሉ ወይም ደግሞ የሚያስከፋውን ተግባር እንደማተገብር ሁሉ የአላህ ፍቅር ውስጥ ካለ በልብ ውስጥ ካለ አላህን የሚያስከፋ ስራ አትሰራም። አላህን የሚያስወድድ የሚያስደስት እንቅስቃሴ ብቻ ነው የምተገብረው። የምትወደውን አካል መገናኘት ትናፍቃለ ከአላህ ጋር መገናኘትን ሁል ጊዜ ትጓጓለህ። አትሸሸው። ምክንያቱም መሐባው አለህና መጀመሪያውኑ መሐባ ካለ እሱ ዘንድ ክብርና ደረጃህን ከፍ የሚያደርግ ስራ ነው የምትሰራው። ይሄን ባደረግክ ቁጥር ደግሞ ናፍቆትህ እየጨመረ ይመጣል። ምክንያቱም የምትወደውን አካል መገናኘት ስለምትፈልግ ሞትን አትፈራም ማለት ነው። አንተ ሁል ጊዜም ባለህበት ሓል ላይ ሞት ቢመጣብህ ዝግጁ ነህና የአላህ ፍቅር በውስጥ አለ። አላህን የማታስከፋ ፍጡር ነህ። ከእሱ ጋር ነው የምትኖረው የምትውለውና የምታድረው። እያንዳንዱ እንቅስቃሴ አላህ ስብሓን ወተላ ካጠገብ አለ። የምትወደው ስለሆነ አላህም በእርዳታው ካጠገቢ ነው አብሮ ያግዝሃል ማለት ነው በዚህ መሰረት የአላህን ስብሓን ወተዓላ ስሞችና ባህርያቶች ሁሌም ታስታውሳቸዋለህ መሐሪ እንደሆነ ሁሌም ስለምታስታውስ ተስፋ አትቆርጥም እስትግፋር ታበዛለ ተውበትን ታበዛለ ምህረት ትለምናለ በዚህ ከአላህ ጋር ትቆያለህ እንደዚሁም አላህ ስብሓንሁ ወተዓላ ሸዲዱል ዕቃብ መሆኑን ስለምታቅ ይቀጣኛል በሚል አላህ ስብሓንሁ ወተዓላ የከለከላቸውን ድንበር ያደረጋቸውን ነገሮች ከመጣስ ትታቀባለህ፣ ራስህን ትጠብቃለህ ማለት ነው። በዚህ መሰረት ሁል ጊዜ ዝግጁ ሆነ ትቀምጣለህ። ስራም ማሳመር እና ምሉእ ማድረግ ልክ አላህ ስብሓን ወተዓላ እንደሚፈልገው መስራት በመሀባ ነው መሆን ያለበት ከቀልብ በመነጨ መሀባ መሀባ ደግሞ ሊመጣ የሚችለው ቢማዕሪፈት ላህ ቢአስማኢህ ወሲፋትህ አላህን በማወቅ ስሞቹና መልካም ባህርያቶቹን መልካም ስሞቹን በማወቅ ነው ልታገኝ የምትችለው ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም አላህን በጣም የሚፈሩ ሰዎች መሪ የሆኑት እሳቸው ከማንም በላይ አምላካቸውን ጌታቸውን ስለሚያውቁት ለዚህ ነው አላሁ ስብሓንሁ ወተዓላ ኢነማ የኽሻ አላህ ሚን ዒባዲሂ አልዑለማ ከባሮች ውስጥ ጌታቸውን በደንብ ወይም ተገቢ የሆነ ፍራቻን የሚፈሩት ዑለማዎች ናቸው የሚለው አሊሞች ናቸው አላህን ተገቢ ፍራቻ የሚፈሩት ተገቢ ቦታ የሚሰጡት እነሱ ናቸው ለምን አሁን የተጠቀስናቸውን ነገራቶች በሙሉ ጠንቅቀው የሚያውቁና የሚረዱት እነሱ በመሆናቸው ስለ አላህ መልካም ስሞች ስለ አላህ ባህርያቶች ጠንቅቀው ያውቃሉ እነሱ ናቸው የሚያውቁት። የራህመቱንም ሰፊነት ደረጃ የሚያውቁ እነሱ ናቸው። በዚህ መሰረት ከእሱ ራህመት ተስፋ አይቆርጡም መቼም ቢሆኑ። እንደዚሁም የቅጣቱን ብርታት በደንብ የሚያውቁት እነሱ ናቸው። ስለዚህ ድንበር አልፉም ጥብቆች እንደሆኑ ይቆያሉ። ስለዚህ አንድ ነገር ስለ እሱ ትክክለኛ እውቀት ካለን ተገቢውን ፍራቻ እንፈራለን። ምክንያቱም የሚያስፈራ ነገር መሆኑን በትክክል የምናውቀው ከሆነ ማለት ነው። ለምሳሌ አንድ የማናውቀው ነገር መጠኑን፣ ኃይሉን፣ ጉልበቱን የማናውቀው ነገርና መጠኑንና ኃይሉን፣ ጉልበቱን፣ ብርታቱን የምናውቀው ነገር በእኛ ላይ የሚያሳርፈው ተጽዕኖ እኩል አይደለም። የምናውቀው ኃይል በጥልቀት የምናውቀው ስለ ጉልበቱና ስለ አስፈሪነቱ ስለ ጉዳቱ ማለት ነው በእኛ ላይ ከፍተኛ የሆነ ፍርሃት እንዲፈጠር ያደርጋል። በተቃራኒ ደግሞ የማናውቀው ነገር ግን ከዛ ባነሰ መልኩ ነው ፍርሃትን በእኛ ላይ የሚያሳርፈው ማለት ነው ለዚህ ነው ዑለማዎች ተገቢ ፍራቻ አላህን የሚፈሩት የአላህ ቅጣት አሰቃቂ መሆኑን በጣም ብርቱ መሆኑን የተዘጋጀው ጀሃነም በዚህም ዱንያ ላይ ይሁን በማንኛውም ቦታ ላይ አላህ ባሮቹን ከያዛቸው ማምለጥ እንደማይችሉና አይቀጡ ቅጣት ወደር የሌለው ቅጣት እንደሚቀጣቸው ፍጹም ሊወሰፍ በማይችል መልኩ የሰው ልጆች እንዲሰቃዩ የሚያደርግ መሆኑን አሳምረው ያውቃሉ። በደንብ እንደዚሁ ማለት ነው ይጠነቀቁታል። ይሄን ካወቁ የሱራ ህመት ሰፊ መሆኑን ደግሞ ለሙእሚኖቹ ደግሞ ያዘጋጀውን ጀነት እዛ ውስጥ ያለውን ኒዕማ ጸጋ አይነቱን ስፋቱን በየሁሉ ዘርፉ ጠንቅቀው ስለሚያውቁት በጣም ይጓጓሉ። ያችን ጸጋ ለማግኘት ከፍተኛ የሆነ ጉጉት ውስጣቸው ስለሚፈጥር ከማንም የበለጠ አላህን ስብሓነ ወተዓላ ሁልጊዜ ምህረት የሚጠይቁት እችን ጀነት እንዲወፍቃቸው የሚጠይቁም እነሱ ናቸው ስለዚህ አላህ ስብሓን ወተዓላ የበለጠ ማንን ይወዳል እሱን ስለ እሱ የሚያውቁትን ነው የሚወደው በደንብ ጠንቅቀው የሚያውቁትን ይወዳል ምክንያቱም ካወቁ በኋላ ነው እና የሚጠነቀቁት የማያውቁ ሰዎች ፍርሃትም ቢሆን በደፈናው ነው መሀባቸውም ቢሆን በደፈና ነው የሚሆነው። እውቀት እንዳላቸው ሰዎች አይደለም፣ ፈጽሞ እኩል አይሆኑምና هل يستوي هل يستوي الذين يعلمون والذين لا لا يعلمون لا يستوون የሚያውቁትና የማያውቁት እኩል ናቸው? ፈጽሞ እኩል አይደሉም፣ ሊሆኑም አይችሉም። እኩል ሊሆኑ አይችሉም። ይሄን አላህ سبحانه وتعالى አረጋግጧል ስለዚህ ይህ የተውሂድ part በዚህ መሰረት ለሰዎች ከፍተኛ የሆነ ጠቀሜታን ይሰጣል አላህ ስብሓንሁ ወተዓላ መልካም ስሞች እንዳሉት በቁርአን በተደጋጋሚ ገልጿል ወሊላህ ልአስማኡ ልሑስና ፈድዑሁ ቢሃ ወዘሩ الذين يلحدون في أسمائه سيجزون ما كانوا يعملون ولله الأسماء الحسنى لا الله سبحانه وتعالى مركام سمو تشالوت بزي الله سبحانه وتعالى لمنوت مؤمنو تشهين سلم يوقو يا الله دقاق باروتش سمو تشون يانسو يلمنو تال يا أرحم الراحمين أزان هو يالو يلمنو تال يا غفور الرحيم ما هل يونك جيتا هو يلالو ኢዛን በሚፈልጉበት ሰዓት የእሱን ጥንካሬ ብርታትና ጉልበት የሚገልጹ መልካም ስሞቹንና ሲፋዎቹን እየተጠቀሙ እርዳታ ይጠይቃሉ ነስርን ሲፈልጉ በጥላቶቻቸው ላይ ዱዓ ሲያደርጉ የብርቱ ኃይል ባለቤት መሆኑን እየገለጹ እነዚህን ስሞቹና ባህሪያቶችን እየተጠቀሙ ዱዓ ያደርጋሉ በከፍተኛ ችግር ጊዜ አዛኝ መሆኑን አላህ ስብሓን ወተዓላ በጣም ሩህ ሩህ መሆኑን የሚገልጹ ባህሪያቶቹን በማንሳትና በማውሳት ወደ አላህ ይቃርባሉ ለዚህ ነው አላህ ስብሓን ወተዓላ በዚህ ፈድዑሁ ቢሃ በሷ ለምኑ ይላልና አላህ ስብሓን ወተዓላ ለራሱ መልካም ስሞች እንዳሉት ገልጿል። ነቢዩም ሰለላሁ ዐለይሂ ወሰለም በሐዲሶቻቸው ገልጿል። ይህንንም አድርገዋል። ደጋግ ባሮችም በዚሁ መልኩ አላህን ስብሓን ወተዓላ ይማጸኑት ነበረ፣ ዱዓም ያደርጉበት ነበር እና የአላህ ስሞች እና ባህሪያቶች በአጠቃላይ በአንድ ሙእሚን ሕይወት ላይ ከፍተኛ የሆነ ተጽዕኖን ያሳርፋሉ። ሁል ጊዜም ያነሳቸዋል። በተለያዩ ቦታዎች ላይ የአላህን ስም ያነሳል። በችግሩ ጊዜ ያነሳል። በደስታም ጊዜ ያነሳል፣ ያመሰግንበታል። አላህ ከሪም ነው ይላል። አላህ ነው የሰጠኝ ይላል፣ ያመሰግነዋል። በሽታ ሲመጣበት ዓፊያን ይለምናል። ጤናን የሚሰጥ አላህ መሆኑን ስለሚያውቅ በዚህ ይለምንበታል። ድልን ሲያገኝ ተክቢር ያደርጋል፣ አላህን ያልቀዋል። መጥፎ ነገር ሲመጣበት በሱ ይጠበቃል። በሁሉም ነገር ውስጥ በህይወቱ በአጠቃላይ ማለት ነው ይሄ ጉዳይ ተጽዕኖ አለው። አላህን ያስታውስበታል። ፈጽሞ ከአላህ አይርቅም። በዚህ መሰረት የተውሂዱል አስማ ወሲፋት በእኛ ሂደት ውስጥ ማለት ነው ህይወታችን ውስጥ ያለውን ተጽዕኖ በተወሰነ መልኩ ወይም ደግሞ ጠቀሜታ ለማየት ተሞክሯል። በሚቀጥለው ትምህርቶቻችን ተውሂዱል አስማ ወሲፋት ብሎ ማለት ምን ማለት ነው፣ ከዚህ አንጻር ያሉ ማስረጃዎችስ የሚሉትን ነገሮች እያነሳን አብረን እናያለን። ለዛሬው ግን በዚሁ እናጠናቅቃለን። እንሻ አላሁ ተዓላ የተውሂድ አስማ ወሲፋት ጠቀሜታዎች ምንድናቸው የሚለውን ጥያቄዎች በማንሳት እንድትመልሱ በመጋበዝ አጠናቅቃለሁ። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።